السلام عليكم ورحمة الله وبركاته طيب አራት 62 ዛሬ የምንነሳው 63 እርግጠኛ ናችሁ الحمد لله رب العالمين والصلاه والسلام على من بعثه الله رحمه للعالمين وعلى آله وصحبه أجمعين مستمع الكرام المستمعون والمستمعات نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الصلاة كتاب الجنائز رقم الحديث 463 አራት መቶ ስልሳ ሶስት ላይ እንነሳለን ኢንሻአላህ ተዓላ عن كيفيه الصلاه على الجنائز ጀናዛ ላይ እንዴት ነው የሚሰገደው ስንሰግድስ በምን መልኩ የሚለውን ነገር እናያለን ኢንሻአላህ من يقرأ المتن فليتفضل مشكورا بسم الله الحمد لله والسلام على رسول الله صلى الله عليه وسلم وعن علي رضي الله عنه أنه كبر على الابن كنيف كتاب وقال إنه بدري رواه سعيد ابن سعيد ابن منصور وأصله في البخاري طيب آه، بالفوا حديث عبد الرحمن بن أبي ليلى كان زيد بن ارقم رضي الله عنه يكبر على جنائزنا اربعه እኛ ቤተሰቦቻችን ሲሞቱ ዘይድ ኢብኑ አርቀም የተባለው ሰው አራት ጊዜ አላሁ አክበር ይል ነበረ አንድ ጊዜ ዋናው ከበረ አላ ጀናዘቲን 5 አምስት ተክቢር አደረገና ተሰአልቱ ጠየኩት ለምን አምስት አደረከው ተክቢራውን ስለው فقال كان رسول الله صلى الله عليه وسلم يكبرها አምስተኛዋን ተክቢራ ነብያችንም አለይሂ ሰላቱ ወሰላም ይከብሯት ነበረ ብሎ ሊያስረዳ ይሞከረ ሐዲሱን رواه مسلم والاربعه ሙስሊምና አራቶች አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህ ዘግበውታል አለ وعن علي رضي الله عنه انه كبر على سهل بن حنيف سته علي بن ابي طالب ደግሞ ሳህል ኢብኑ ሁናይፍ የተባለው ሰው ላይ እሱ ይሄ ሰው የሞቶ ማለት ነው ሲተን ስድስት ጊዜ አላሁ አክበር ብሏል ወቃል አለ ኢነሁ بدري የተጠየቀ ይመስላል ለምን ስድስት ክብር አደረከው ሲባል ኢነሁ بدري በድር ላይ ከዋሉ ወታደሮች ወይ ከተዋጉ ወታደሮች አንዱ እኮ ነው ይፋሉ ማሸቱም የተባሉ ናቸው የበድር ሰዎች ትልቅ ክብር ያላቸው ናቸው ይገባዋል ማለት ነው رواه سعيد بن منصور واصله في البخاري سعيد بن منصور የሚባል ግቦታል አስሉሁ መሰረቱ የዚህ ሐዲስ መሰረቱ ፍሬ ሐሳቡ في البخاري ኢማሙ البخاري ውስጥም ይገኛል ነው ከነኚህ ዘገባዎች የምናየው እንግዲህ ሐዲሱ ይሄ ነው ያው እንደ ሰው እያየን ትልልቅ ሰዎች ከሆኑ ተክቢራ ቢጨመር ችግር የለውም ነገር ነው የሚያሳየው አራትም ተገንቷል አምስትም ተገንቷል ስድስትም ተገንቷል ሌላ እንደውም ሰባት የሚል ነገርም አለ አቡ ሙሳ ሻሪ ማን አቡ ሙሳ ኢብኑ አብዱላህ እና ሙሳ ኢብኑ አብዱላህ ኢብኑ የዚድ ማለት ነው አና አልየን ከበረ አላ ቢቀታዳ ሰባን ይላል አሊ ኢብኑ አቢ ጣሊብ አቡ ቀታዳ ሞቶ ሲተግዱበት ሰባት ጊዜ ተክብር አድርገዋል ወካነ በድርየን በድር ላይ ከተሳተፉ ወታደሮች አንዱ ነበረ ይላል اخرجه الطحاوي والبيهقي بسند صحيح على شرط مسلم የሙስሊምን መስፈርት በጠበቀ መልኩ ዘግቧል ነው እንግዲህ ሙስሊም ኢማሙ ሙስሊም ሷሂህ ብለው የሚያስቀምጡት ሐዲስ የራሱ የሆነ ህግና ደንብ አለው ያንን ህግና ደንብ በጠበቀ መልኩ ዘግበውታል ማለት ነው አሁን አላ ሸርጥ ሙስሊም ማለት ሙስሊም አልዘገቡትም ሐዲሱን ግን እሳቸው በሚዘግቡባቸው ሰዎች መስፈርታቸው በተሟላው የተዘገበ ሐዲስ ነው ጠንከራ ያለ ነው ለማለት ነው እና አራትም አምስትም ስድስትም ሰባትም የሚሉ ተክብራዎች ተገንተዋል እንግዲህ እንደ ሰዎቹና እንደ አስፈላጊነቱ እንደ ክብራቸው ቢጨመር ችግር የለውም ማለት ነው የሚያሳየው ቀጥሉ وعن جابر رضي الله عنه قال كان رسول الله صلى الله عليه وسلم يكبر على جناء على جنائزنا أربعا ويقرأ بفاتحة الكتاب في البيرة الأولى رواه رواه الشافعي بإسناد ضعيف كجابر بن عبد الله تزجب جابر بن عبد الله የሚቀጥለውን አለ ቃል ማት አለማኑ ካነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይከብሩ አላሁ አክበር ይሉ ነበር አላ ጀናኢዝና ከሞተው ቤተሰባችን ላይ ጀናይዙ ላይ አርባዓን አራት ጊዜ ويقرأ بفاتحة الكتاب في التكبيرة الأولى የመጀመሪያውን ተክቢራ እንዳደረጉ ቀጥታ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂ الرحمن الرحيم الحمد لله رب العالمين ወደ ፋቲሃ ነበር የሚገቡት ብሏል ዘገባውን ኢማሙ ሻፊዒ ዘግበውታል ሰነዱ ግን ችግር አለበት ደካማ ነው እያለ ነው ለምን لان فيه ابراهيم ابن ابي يحيى الاسلمي ابراهيم ابن ابي ابي يحيى الاسلمي የሚባል ሰው እሱ ያወራውን ወሬ መቀበል ዑለማዎች ፍተውታል አይቻልም ብሎ እሱ ባለበት ዘገባ የተዘገበ ስለሆነ ነው አለ ሰነዱ ضعيف ነው ሲለን በማዕናው ግን በፍሬ ሐሳቡ ግን ይሰራበታል ነው የሚያሳየው وعلى معنى هذا الحديث عمل المسلمين الان በዚህ ሐዲስ ፍሬ ሐሳብ ላይ ያሁን የሙስሊሞች ተግባር ይገኝበታል ولذا قال ابن عبد البر انعقد الاجماع بعد ذلك على 40 አራት ተክቢራ አምስት ተክቢራ ስድስት ሰባት የሚል የተለያዩ ዘገባዎች መተው ነበር መጨረሻ ላይ ግን ኢጅማዕ አንድነት ድምጽ ያገኘው አራት ተክቢራ መሆኑ ነው ይላል واجمع الفقهاء واهل الفتوى بالامصار على 40 على ما جاء في الاحاديث الصحاح በጣም ሷሂህ የሚባሉ ሐዲሶች አራት የሚለውን ስለሆነ የዘገቡት ኢጅማዑን በአራት ላይ ተገንቷል አራት ላይ ማቆሙ የተሻለ ነው ይላሉ የፋቲሃ መቀራትም የግድ ነው መጀመሪያ አላሁ አክበር እንዳልን የምንቀራው ፋቲሃ ነው طيب وعن طلحة ابن عبد الله ابن عوف قال صليت خلف ابن عباس على جنازة فقرأ, فقرأ فاتحة الكتاب فقال لتعلموا أنها سنة رواه البخاري وعن طلحة ابن عبد الله ابن عوف كطلحة ابن عبد الله ابن عوف تزجب رضي الله عنه أنه قال እርሱ አለ ምን አለ صليت خلف ابن عباس على جنازه ከብኑ አባስ ጀርባ ሆነን ተከትለን ማለት ነው ሰግደናል አላ ጀናዘቲን ጀናዛ ላይ ሰግደናል فقرأ ابن عباس ቀሩ فاتحه الكتاب የቁርአኑን መጀመሪያ አልহামዱሊላሂ ረቢል ዓለሚን የሚለውን እስከ መጨረሻ ከዚያም ያው ድምጽ አሰምተው ማለት ነው فقال قالوا لتعلموا انها سنه ፋቲሃን ድምጽ አጉልቼ የቀራሁላችሁ ሶላተል ጀናዛ ላይ ፋቲሃን መቅራት የሚቻል መሆኑን ለማመልከት ነው በማለት ኢብኑ አባስ አስረድተዋል ይለናል رواه البخاري ኢማሙ አልቡኻሪ ሐዲሱን ዘግበውታል ስለዚህ ላ ሶላተ ኢላ ቢፋቲሐት الكتاب ያለ ፋቲሃ ሶላት የለም ተብሏል ሶላት አልጀናዛ ደግሞ ሶላት ተብሏል ስለዚህ ፋቲሃ ያስፈልገዋል ባይሆን አረካ ላይ አይደለም አራቱም ተክቢራ ላይ አይደለም መጀመሪያው ተክቢራ ላይ ፋቲሃ ከተቀራ በቂ ነው የተገኘውም እርሱ ስለሆነ ሊተዕለሙ እንድታውቁ ወቁ እንደማለት ነው ሊተዕለሙ ويجوز ان لتعلموا ልታውቁ ይገባል ብለን ልንተረጎሙ እንችላለን ወይም لتعلموا لكي تعلموا ታውቁ ዘንዳ ለማለትም እንተረጉመዋለን ሐዲሱ يدل على ان التكبير في صلاه الجنازه اربع تكبيرات وان هذا هو المتقرر عند الصحابه የተረጋገጠው ይሄን አራት መሆኑ ለምን ነብያችን አለይሂ ሰላቱ ወሰለም ይከብሩት የነበረውም እሱ ነው ዋናው እና መጀመሪያው ላይም ፋቲሃ ይቀራል ነው እንግዲህ السنه في الصلاه على الجنازه ان يقرا بعد التكبيره الاولى بام القران مخافته ያው አላሁ አክበር ካለ ካለ በኋላ የመጀመሪያውን ተክቢራ ቀስ ብሎ ፋቲሃ መቅራት ነበረ ሱናው እሱ ነው ነገር ግን ሰዎች እንዲማሩ ከተፈለገ ማሰማቱ እንደሚቻልም ያሳያል ነው ፋቲሃን ትቀራለች በሚለው ላይ 18 ሱሐባ ዘግቦታል ፋቲሃ ሶላተ ጀናዛ ላይ መጀመሪያው ላይ መቅራቱ ዋጅብ መሆኑን ያመለክታል ነው اعوذ بالله من الشيطان الرجيم بسم الله الرحمن الرحيم የሚለው መቅራቱ ይሄ فقد اجمعوا على ثيان بهما يا ሱና نو ብለዋል መቅራቱም ميتشالال نو ان فاتحه سوره الجنازه لا ቢሆን مقرات አለባት አቡ ሐኒፋና ኢማሙ ማሊክ ፋቲሃን መቅራት ሶላተ ጀናዛ ላይ ሱና እንጂ ዋጅብ አይደለም ይላሉ እንደውም ጀና እንትኖች ሐነፍያዎች ፋቲሃን ቢቀራ ይቻላል ነገር ነው የሚያስቀምጡት ይቻላል ነገር ነው የሚያስቀምጡት ወላ ተጅቡ ቂራአቱ ፋቲሃቲ ፊ ሶላተ ጀናዛ ሱነቱን والقول الاول احوط واجبናት የሚለውን መያዙ አስተማማኝ ነው መረጃውም ጠንከር ያለ نو ብለዋል قتلوا وعن عوف بن ملك رضي الله عنه قال صلى رسول الله صلى الله عليه وسلم على جنازة فحفظت من دعائه اللهم اغفر له وارحمه وعافه واعف عنه وأكرم نزله ووسع مدخله واغسله بالماء والثلج والبرد ونقيه من من من خطايا كما نقيت الثوب الأبيض من من الدنس وأبدله دار الخير من داره وأهلا خيرا من أهله وأدخله الجنة وقيه فتنة القبر وعذاب النار رواه مسلم طيب <clears throat> ما شاء الله وعن عوف بن مالك رضي الله عنه أنه قال عوف بن مالك تبعه صحابي على من على صلى رسول الله صلى الله عليه وسلم على جنازه ነብዩ አለይሂ ሰላቱ ወሰለም ሞተ ሰው ላይ ሰገዱ እና ሲሰግዱ ከቀሯቸው ዱዓ መካከል فحافظت ሸምድጃለሁኝ ሐፍጃለሁኝ ሚን ዱዓኢ ከቀሯቸው ዱዓ ነብዩ አለይሂ ሰላቱ ወሰለም የሚቀጥለውን اللهم اغفر له وارحمه وعافه واعف عنه واكرم نزله ووسع مدخله واغسله بالماء والثلج والبرد ونقه من الخطايا كما ينقى الثوب الابيض من الدنس انقيته مشالا شكله وابدله دارا خيرا من داره واهلا خيرا من اهله وادخله الجنه وقيه فتنه القبر وعذاب النار رواه مسلم اللهم اغفر له ጌታችን ማረው እግፍር له ለርሱ ማረው ማለት ለዛ ለሟተው ወርሐምሁ ዘንለት ወዓፊህ ይቅርበረው ማን ምንድነው ወዓፊ አፊ አድርገው ጤናማ አድርገው ወአፉ عنه ከርሱ ላይ ይቅረው ወአክሪም ኑዝለሁ መስተንግዶውን አለቅለት አክብርለት ያው የተሟላ ክብር ያለው መስተንግዶ አድርግለት ማለት ነው ወወሲዕ ሙርኸለሁ መግቢያውን ቅብሩን አስፋለት واغسله طበው بالماء والثلج والبرد በውሃ በቆራና በቀዝቃዛ በበረዶ ማለት ነው በረዶ ونقه اعصدوا من الخطايا كوانجلو كما ينقى الثوب الابيض من الدنس ነጭ የነበረው ልብስ ቆሽሾ ሲታጠብ ወደ ንጣቱ እንደሚቀየረው አድርገህ በወንጀል ቆሸሸውን ሰው እጠበው ማለት ነው ወቂህ ጠብቀው ፊትነተ القبر የቀብርን ቅጣት وعذاب النار የሳትንም ቅጣት ጠብቀው ብለው ዱዓ አድርገዋል ይሄን ሰምቻለሁ ይሄ ዱዓ ብትቀሩ ይመረጣል ይሄ የሚቀረው መቼ ነው ለመጀመሪያው ተክብረ ማለት እ ወላ ሁለተኛው ላይ ሶስተኛው ላይ ሁለተኛው ላይ ይሄ መጨረሻ ነው ጀዛኪላ ኸይር መጨረሻው ላይ ያው ሶስተኛው የሚለውም ትክክል ነው አላሁ አክበር ብለን ፋቲሃ እንቀራለን ከፋቲሃ ቀጥለን ደግሞ አላሁ አክበር እንልና ምንድነው የምንቀራው سبحانك اللهم وبحمدك የሚለውን ዱዓ እንቀራለን ዱዓ ለስፍታ የሚባለው ትክክል ነኝ صلوات على الرسول የሚቀርብ كاتلان اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم بلون صلاه ኢብራሂምያ بمبال የሚታወቀውን اسن انقرالن كذا ሶስተኛውን تكبر الله اكبر እንልና مننا متالن اللهم اغفر له ይሄንን ሌላ ምን ጨማምር እንችላለን اللهم ان كان محسنا فزي في احسانه وان كان غير ذلك فتجاوز عنه اللهم اجعل قبره روضه من رياض الجنه ولا تجعل قبره حفره من حفر النار ወዘተ ብዙ ዱዓዎች አሉ ከነዛ መካከል ይሄን አፈጃለሁ አለ እንጂ ይሄ ብቻ ነው ማለት አይደለም طيب اغفر له ወንጀሉን ሸፋፍንለት ለፈው ማለት ነው እዘንለት ማለት ከእዝነት ወንጀልን ከመማር በላይ ነው ወንጀል ሰትሮም ደግሞ ማዘን ሲያዝንለት አንድ ሰው ይቅርታ አድርገንለት ከዛ ደግሞ ስናዝንለት እንዴት ነው ጨመረ ማለት እኮ ነው وعافيه من الذنوب ከወንጀሉ ጤናማ አድርገው وعافيه من عذاب القبر ከቀብር ቅጣትም ጤናማ አድርገው ከእሳትም ቅጣት ጤናማ አድርገው واعف عنه تجاوز عنه የተከለከሉ ነገርን ሰርቶ ከሆነ ተለፈው ከባይር ኳ ቢሆኑ ማለት ነው ወይ ደግሞ ዋጅብ የሆኑ ነገሮችን ሳይፈጽም ቀርቶ ከሆነ መፈጸም የነበረባቸውን እሱንም ይቅር በለው ወወስየ ሙርኸለሁ ማለት ቀብር ሲገባ ቀብሩን አስፋለት በሩን አስፋት የጀነትን በር እ የመግቢያውን ወይም መኖሪያውን ጀነትንም ከተቀሰቀሰ በኋላ የሚገባበትን አመቻችለት አንተ ጋር አስፋለት ማለት ነው በውሃ ጠበው በቆራ ቆራ ሰልጅ እንለዋለን ያው ሰልጅ ታውቃላችሁ እዛ ሀገር ወልበረድ በረዶ ማለት ነው فإن هذه المواد ይላል እነዚህ ነገር ንጥረ ነገሮች تقابل حراره ذنوبه ወንጀላችን ሙቀት ነው የሚያመጣው ሰይጣን ከሙቀት የተፈጠረው ከሳት ማለት ነው ወንጀልም ያው የሰይጣን ስለሆነ ሙቀት ነው ያለው ይላሉ ሙቅን ነገር ደግሞ ቀዝቃዛ ሲያደርጉበት ነው የሚያጸዳው ይላሉ ስለዚህ ያንን ሙቀት ሰልጁ በረዱ እንዲያጠፋው አድርግ እንደማለት ነው ونقي الخطايا نقه نقاوه ونقاء فهو نقي እንደሚባለው نظفه አጽደው ማለት ነው ثلج ማለት የተሰበሰበ ውሃ ነው ይላልው ተያይዞ ፈላጃ ውስጥ ስናስቀምጠው የሚያያዘው ማለት ነው ከሰማይ መጣ ከመሬትም ፈለቀ ثلج በአውሮፓ አካባቢ ያው አናስተምራችሁ አንነግራችሁ በረድ የሚለው ላይ ራዋን በፈታ መቅራቱ ነው ያው በረድ ማለት ከዳመና የሚወጣ እንደ ፍሬ ፍሬ ያለ ያው በረዶ የምንለው ሀገራችን واهلا خيرا من اهله من ነገር ማለት አብዲሉ ዳረን خيرا من ዳሪ እዚህ ዱንያ ካለው አገሩ ከነበረው ቤቱ የተሻለ ተካው واهلا ቤተሰብም ስጠው ተካው خير የተሻለ من اهله እዚህ ካለው ቤተሰቡ የተሻለን ቤተሰብ እዛ ስጠው ማለት ነው وادخله الجنه جنه ما اسገባው ጀነት ማለት አላህ Subhanahu Wa Ta'ala ከሞት በኋላ ለምርጥ ባሮቹ ያዘጋጀው መስተንግዶ በአጠቃላይ ጀነት ይባላል የቀብርን ፊትና ጠብቀው ማታው ቅጣት አለ ቀብር ውስጥ ተብሏል ተባቡ ግንጡ የቀብር ጥበት ወዘተ ብዙ ወንጀሎች አሉ እንትቅጣቶች አሉ ከዛ ማለት ነው ماشي كاتل وعن أبي هريرة رضي الله تعالى عنه قال كان رسول الله صلى الله عليه وسلم إذا صلى إذا صلى على جنازة يقول اللهم اغفر لحينا وميتنا وشاهدنا وغائبنا وصغيرنا وكبيرنا وذكرنا وأن وأنثانا اللهم من حييته منا فحيه على الإسلام ومن توفيته منا فتوفه على الإيمان اللهم لا تخ... لا تحرمنا أجره ولا ولا تفتنا بعده رواه مسلم والأربعة وعن ابي هريره رضي الله عنه انه قال كان رسول الله صلى الله عليه وسلم اذا صلى على جنازه يقول اللهم اغفر لحيينا وميتنا وشاهدنا وغائبنا وصغيرنا وكبيرنا وذكرنا وانثانا اللهم من احييته منا فاحيه على الإسلام ومن توفيته فتوفه على الايمان اللهم لا تحرمنا اجره ولا تضلنا بعده لا ولا تفتنا بعده يسكره رواه مسلم والاربعه አቡ ሁረይራ አንድ አስተላለፉልን ካነ ረሱላህ የአላህ መልእክተኛ ነበሩ اذا صلى በሚሰግዱ ሰዓት على جنازه ሞተ ሰው ላይ يقول ይሉ እንደነበር اللهم بمعنى يا الله انت الله ሆይ اغفر لحينا በህይወት ላለው ህያው ለሆነው ህዝባችን ማር ወመይቲና አሁን ሙቶ ለምንሰግድበትም ካሁን ቀደም ለሞቱብን ቤተሰቦችም ወሻሂዲና አሁን ቅርብ ላለውም ወጋኢብና ሩቅ ላለውም ወሰጊርና ለህፃናቱም ወዘከሪና ማን ወከቢርና ለተላለቁም ሰው ወዘከሪና ለወንዶችም ወኡንሳና ለሴቶቻችንም ማራቸው اللهم ጌታችን ሆይ من احييته منا ከኛ ከማከላችን በህይወት የምታቆየውን ሰው فاحيه على الاسلام ሲቆይና ሲኖር በእስልምና ላይ እንዲኖር አድርገው በእስልምና ላይ ህያው አድርገው ومن توفيته የምትገድለው ወይም የገደልከውን ደግሞ ሚና ከኛ ስትገድለው فتوفه على الايمان በኢማኑ ላይ ያለ ኢማኑ ሳትነፍገው ውሰደው ያ ረብ اللهم لا تحرمنا اجره የሟችን አጅር አትንፈገን ሞተ ሰው ላይ መስገድ ቅራጣሉ ብለናል መስገዱ መቅበሩ ቀራርጣሉ ተባለ እሱን አትንፈገን ስጠን ወላ تضلنا بعده ከሱም በኋላ አታሳስተን አጥምመን ይህን ሰው ከቀበርን በኋላ እኛ እንዳታሳሰ እንዳታጠመን ጌታችን ሆይ ማለት ነው ይሄን ዱዓ አይቀሩ ኢማሙ ሙስሊም ዘግበውታል እንዲሁም አራቶቹ ሱነኖችን ዘግበውታል አድላል መንገድ መሳት ነው ትክክለኛው መንገድ መሳት ዶላል ይባላል አውቆም ሆነ ረስቶም ሆነ በጥቂቱም ሆነ በብዙም ሆነ ያካትታል ማለት ነው ያው እንግዲህ ሲኖር በእስላም አቆየው ሲሞት በኢማን ግደለው አለ እንዴት ነው ነገር እስላምና ኢማን የተለያዩ ያው አንድ ላይ ሲመጡ አንድ ይለያያሉ ለየብቻ ሲመጡ አንድ ይሆናሉ ከሚባለው እስላምና ኢማን ሲኖር ሙስሊም ሆኖ ይኖር ሲሞት አማኝ ሆኖ ይሞት ኢማን ደረው ጨምሮ ኢማኑ ጨምሮ ከፍ ብሎ ከኢስላም ከፍ ያለ ነው ኢማን ማለት ምክንያቱም قالت الاعراب آمنا قل لم تؤمنوا ولكن قولوا اسلمنا ولما يدخل الايمان في قلوبكم እኛ ሙስሊሞች ነው እንጂ ምንድነው እኛ አማኞች ሙእሚኖች ማለት ከባድ ነው አማኝነታችንን አላህ ይመስክርልን እንጂ እኛ ለርሱ አንነግረውም ቁል አትነቢኡን አላህ ያለው ልትነግሩ ትፈልጋላችሁ ለአላህ እሱ ይበልጥ አዋቂ ሆኖ እያለ አትሞክሩ ብሎና ስለዚህ ሲኖር ሙስሊም ሲሞት አማኝ አድርገው ማለት ያው ኢማኑ ጨምሮ መጨረሻው ፍጻሜው በተሟላ ኢማን ላይ ይሁን ማለት ነው ቀጥሉ وعنه رضي الله عنه أن النبي صلى الله عليه وسلم قال إذا صليتم على الميت فأخلصوا له الدعاء راه أبو داود وصححه ابن حبان ከአቡ ሁረይራ ተዘገበ ስራቸውን አላህ ይወደድላቸውና አነ ነብይ ሰለላሁ ዐለይሂ ወሰለም قال የአላህ መልእክተኛ አሉ መባል ተዘገበ اذا صليتم على الميت موت ሰው ላይ ስትሰግዱ فاخلصوا له الدعاء فاخلصوا አጥሩ ጽድት አድርጉ ለዩ ማለት ለሁ ለሟቹ الدعاء ጸሎትን ሟችን ብቻ የሚመለከት ዱዓ አቅሩ ማለት ነው ለምሳሌ ቅድም አላህ መኩል ሐይና ወመይትና ወሻሂድና ወጋይብና ወሰግርና ወከብርና ብለናል ይህ አጠቃላይ ጀነራል ነው ሟችን ብቻ የተለየ ዱዓ አድርጉለት اللهم اغفر له وارحمه وعافيه واعف عنه የሚለው ግን ለሱ ብቻ اللهم ان كان محسنا فزي في احسانه وان كان غير ذلك فتجاوز عنه እያሉ ለይቶ ዱዓ ማድረግ ለየት ባለ መልኩ ማለት ነው رواه ابو داود وصححه ابن حبان ስለዚህ ሶላተ ጀናዛ ላይ የተለየ ይሄን ብቻ ዱዓ ይቅራ የሚል ነገር የለም መጀመሪያ ፋቲያ ለጥቆ ሷት ኢብራሂምያ ከዛ በኋላ የፈለገውን ዱዓ ያደርጋል ባይሆን ሟችን ብቻ የሚመለከት ዱዓ መቅራቱ ይመረጣል ነው يدعو للميت بعد التكبيره الثالثه باحسن ما يحضره كما يمطاتنا ደስ ያለው ولا تحديد فيه توسل الدعاء يلم قال جابر جابر እንዳለው ما قدر ما قدر لنا رسول الله صلى الله عليه وسلم ولا ابو بكر ولا عمر ዑመርም አቡ በክር ነብያችን ይሄንን ዱዓ ብቻ መቅራት ያለባቸው ወሰኑ ስለዚህ فيدل على انه لا يتعين دعاء مخصوص የተለየ ዱዓ መቅራት አይጠበቅም ወይም ግዴታ አይሆንም ነው ለሟች ግን ዱዓ ያስፈልገዋል ከሟች ዱዓ ለኛ መፈለግ ሳይሆን እኛ ለርሱ ዱዓ ማድረግ ማለት ነው እሺ اللهم اغفر لنا ولاخواننا الذين سبقونا بالايمان ብዙ አድርግ ዱዓ وانتم برو وعن عن وعنه عن النبي صلى الله عليه وسلم قال إذا صليتم على الميت فأخلصوا فأخلصوا له له الدعاء رواه أبو داود وصححه ابن حبان قرانه عيسي قاتي ولا عليك وعن أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم قال أسرعوا بالجنازة فإن تكن صالحة فخيره تقدمونها إليه وإن تكن سواء ذلك فشر فشر تفضعونه عن رقابكم متفق عليه وعن ابي هريره رضي الله عنه عن النبي صلى الله عليه وسلم انه قال اسرعوا بالجنازه فان تكو صالحه فخير تقدمونها اليه وان تكن سوى ذلك او ان تكو سوى ذلك فشر تضعونه عن رقابكم رواه أمان متفق عليه ከአቡ ሁረይራ ተዘገበ ስራውን አላህ ይወደድና عن النبي صلى الله عليه وسلم ከነብያችን በመጥቀስ አንሁ ቃል ነብያችን አሉ ማለት አስሪዑ ቢልጀናዘቲ አስሪዑ ቢልጀናዛ ጀናዛ ያው ከሞተ በኋላ አንድ ሰው ስሙ ከሌ መባሉ ቀርቶ አስከሪን ይባላል ጀናዛ ሟች ይባላል ወዳው ነው ስሙ የሚቀየረው ሟችን ይዛችሁ ፍጠኑ ተብሎ ወደ መቃብር ለምን فإن تكو صالحة ሟቿ ጥሩ ከሆነች መልካም የሰራች ህይወቷን ህይወቱን አላህ በሚወደው ላይ ሲመራ ስትመራ ይኖረች የኖረ ከሆነ فخيرun መልካም ነው እዛ የሚጠብቃቸውና تقدمونها ኢለይሂ ወደዛ ወደ መልካም ነገር ተሎ እንዲገናኙ ታደርጋላችሁ ወይን ተኩ ذلك ከዚህ ውጪ ይሙ ያው ስትኖር ሲኖር ጥሩ ያላደሉ ከሆነ ፈሸሩን ተضعونه መጥፎ ነገር ነው ያለው ጫንቃቸው ላይ ተብሎ ትገላገልታላችሁ ፈሸሩን እኩይ ነው ተضعونه ተጥሉታላችሁ አርቃቢኩም ከጫንቃችሁ ላይ አርቃቢኩም አስሪዑ ኢስራዕ ማለት በጣም እየሮጡ መሄድ አይደለም ያው ቀልጠፍ ቀልጠፍ በሉ አትጎተቱ ለማለት ነው ስለዚህ ይሄ ሐዲስ የሚያመለክተው ሶላ ከሚሰገድበት ቦታ ወደ ቀብሩ ተሎ ብላችሁ ቀበሩት ነው እግሮችን ቀልጠፍ ቀልጠፍ አድርጎ ያው هذا الامر للاستحباب ነው ፈጣኑ ማለት ብትፈጥኑ ይመረጣል ነው እንጂ ግዴታ አይደለም ይላል በጣም እየፈጠኑ አልጋውን እየወዘወዙ አስከርኑ ወርቅ እስከሚደርስ ማንገላታት ደግሞ አይቻልም ስለዚህ ሐዲሱ ወሳሩ ኢላ መግፍረትን ቢልም እዚህ ቦታ ላይ ደግሞ በመጠን ነው ፍጠኑ የተባለው እንጂ ጨርሶ አይደለም እሺ وعنه رضي الله عنه قال قال رسول الله صلى الله عليه وسلم من شهد الجنازة حتى يصلي عليها فله قراط ومن شهدها حتى تدفن فله قراطان قال وما القراطان قال مثل مثل الجبلين العظيمين متفق عليه ولمسلم حتى توضع في اللحد كأبو هريرة تزجب رضي الله عنه أنه قال قال رسول الله صلى الله عليه وسلم من شهد الجنازة የሞተን ሰው የተሳተፈ የተገኘ እሱ ዘንዳ حتى يصلى عليها እስከሚሰገድባት ድረስ فله قرات አንድ ቂራጥ አለው ومن شهد የተሳተፋትና የቆየ ደግሞ حتى تدفن ድረስ فله قراطان ሁለት ቂራጥ አለው ومن قراطان ተብሎ ተጠየቀ مثل الجبلين العظيمين የታላላቅ ተራራዎች እንደ ሁለት ይመስላል ሲል መልስ ሰጥቷል مثل الجبلين العظيمين وفي روايه جاء عند قرات مثل جبل احد የኡሁድን ተራራ የሚያክል ነው ተብሏል طيب አብዱላህ ኢብኑ ዑመር ይህን ሐዲስ ሲሰሙ ይባላል ባለ ስንት ተሸውደናል ለቋዲ ፈሯጥና في قراريط አሉ ይባላል ብዙ ቅራጦች አመልጠውናል ባለማወቅ እስካሁን ብለው ተጸጽተዋል ማለት ነው ولمسلمين حتى تضع في اللحد ብሎ እላህድ እስከሚያስ እስከምትደረሳ ማለት ነው وللبخاري ايضا من حديث ابي هريره من تبع جنازه مسلم የሙስሊም ጀናዛ ተከትሎ ኢማናን واحتسابا ያመነበት ሆኖ በዚህም ተግባር እመነዳበታለሁ በአኺራ ብሎ احتسامات በአኺራ መነዳል ማለት وكان معها ابرك ቆየ حتى يصلى عليها እስከሚሰገድበት ويفرغ من دفنها سان ቀብሮ እስከሚላቀቁና እስከሚገላገል ድረስ فانه يرجع بقراطين ولا قراط ይመጣል ሁሉ مثل احد جبل مثل جبل احد የኡሁድን ተራራ የሚያክል ነው እያንዳንዱ ይህ አጅር እንዲያመልጣችሁ አደራ ከወዲሁ ማለት ነው ماشي وعن سالم وعن سالم وعن سالم عن أبيه أنه رأى النبي صلى الله نبي صلى الله عليه وسلم وأبا بكر وأمر يمشون أم يمشون أمام أمام الجنازة رواه الخمسة وصححه ابن حبان وعله نسائي طائفة للإرسال وعن سالم عن أبيه رضي الله عنهما أنه رأى النبي صلى الله عليه وسلم وأبا بكر وعمر وهم يمشون أمام الجنازة رواه الخمسة وصحاب نحبان و... وأعله النسائي وطائفة بالإرسال ሳሊም የሚያወራው ሐዲሱን ከአባቱ ከአብዱላህ ኢብኑ ዑመር ምን አለ ረአ ነብየ ነብያችን ያየ መሆኑን ዘገበ ይሄ ሳሊም ማን አባቱ ነግሮት ማለት ነው ወአባ በክር አቡበክርም ሆነ ወዑመር ዑመርም ያየ መሆኑን ወሁም እነርሱ የምሹን እየተጓዙ አማመ ጀናይዚ ከጀናዛው በፊት በፊት እየሄዱ ማለት ነው አንዳንዶቹ ከፊት ይሄድ ይላሉ አንዳንዶቹ ከኋላ ይሄድ ይላሉ ይሄው ጀናዛው እንዳየውና ነገ ነገ ወደ አንድ የምዝች ቦታ በዚህ መልኩ መጣለው የሚለውን እንዲገነዘብ ነው ይባላል ነሳይ አጣጥለው ሐዲሱን እንዲሁም የተወሰኑት ሰዎች ወደ ዲክመት አምጥተውታል من شكر وعن أم عطية رضي الله تعالى عنها قالت نهينا عن اتباع الجنائز ولم ولم يعزم عليها متفق عليه ماشي أم عطية ناتشو زقابيو رضي الله عنها انها قالت عليك نهينا تكلكلنا الاኛ مسلموች عن اتباع الجنائز የሞተን ሰው ተከትሎ ከመሄድ እኛ ሴቶች ተከልክለናል አሉ ባይሆን ወለም ይعزم علينا በእኛ ላይ ግዴታነቱ በኃይለኝነት በአምባገነን ሳትጫነብንም ማለታቸው ማለቷ ነው ሙአጥያ ያው እሷ ስላላወቀች ነው እንጂ ያው ያለም እሷ ክልከላው እንደቀላል ነገር አይታው ሊሆን ይችላል ሌሎቹ ግን ተከልክለናል ተከልክለናል ነው የሚሉት ولم يعزم علينا ماشي وعن أبي سعيد أن رسول الله أن رسول صل أن رسول الله صلى الله عليه وسلم قال إذا رأيتم الجنازة فقوموا فمن تبعها فلا يجلس حتى توضع متفق عليه وعن أبي سعيد الخدري رضي الله عنه أنه قال من كان النبي صلى الله عليه وسلم قال اذا رايتم الجنازه فقوموا فمن تبعها فلا فلا يجلس حتى توعى አቡ ሰይድ ኹድሪ ምን እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም ቃል የሚቀጥለውን ተናግረዋል اذا رايتم الجنازه ሟች ስታው ሬሳ ስታው فقوموا تنصوا فمن تبعها እርሷን የተከተለ ተከትሎ ከቤት ወይም ከመስገጃ ቦታ ወደ ወደ ቀብር ሄደ ማለት ነው መከተማስ ነው فلا يجلس አይቀመጥ حتى توضع እስከምትቀመጥ ድረሳ ሰው ጫንቃ ላይ ያለችው ሬሳ ወርዳ እታች ቦታ እስከምትይዝ ሐዲሱ ያው መቆም ግዴታ እንደሆነም ያሳያል ان المتفزع فاذا رايتم الجنازه فقوموا ذلك راجع الى تعظيم رسول امر امر الله عز وجل وتعظيم امر القائمين እንግዲህ በጥቅሉ ሬሳውን ይዘመተን ሳናስቀምጥ መቀመጥ የለብንም ለምን ዱዓም እንቀራለን አስፈላጊ ነገሮች ሁሉ ስለምናደርግ እንደገና ከሰው ጫንቃ ላይ ያለው ከሰው ጫንቃ ላይ ቀስ ብሎ እንዲወርድ መተባበር እንዳለባቸው ጀናዛን ሳያስቀምጡ ሩቁጭ የለም ነው وعن ابي اسحاق ان عبد الله بن يزيد ادخل الميت من قبل رجل قبر وقال هذا من السنه اخرجه ابو داود ابو اسحاق زغبوا كمان كعبد الله بن يزيد مان كعبد الله بن يزيد من على ادخل الميت يموتن سو አስገብቷል ወደ ቀብሩ من قبل رجل قبر ከቀብሩ እግሮች በኩል ነው የሚለው وقال هذا من السنه ከሱና ነው ብሏል ይሄ ተግባር የኔ ተግባር እንዳይመስላችሁ ምን ሱና ነው ምን ሱነት ረሱልላህ ሰለላሁ ዐለይሂ ወሰለም ነው ማለት ነው اخرجه ابو داود ميتን በእግሩ በኩል ማስገባት ይወደዳል እሺ ኢንሻአላህ ተዓላ የዛሬው درسአችን በዚህ ተጠናቀቃል አጭር ጥያቄ እናመስካለን እናያለን ኢንሻአላህ اجمع العلماء على جواز ادخال الميت القبر على ايه صفه تكون በማንኛውም ይሁን በማን የሞተን ሰው ወደ መቃብር ማስገባቱ ተፈላጊና ተወዳጅ ነው ይላል ከሀገር በኩል ማስገባቱ ይወደዳል